بهديه واستنى بسنته إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ ሁሉ ዛሬም እንደተለመደው ከመካከለኛ ሱራዎች ከሱረቱል ቀሰስ ከሀምሳ ስድስተኛው አንቀጽ ላይ እንነሳለን ሀምሳ ስድስተኛው አንቀጽ መልእክቱ ማንም ሰው የወደደውን ከመምከር ከማስተማር ከማሳየት በስተቀር ከዚያ ያለፈ አቅም የሌለው መሆኑን ሂዳያ የሚባለው ንብረት የአንድ አላህ ስብሓንሁ ወተዓላ ብቻ ስልጣን መሆኑን በግልጽ የሚያሳይ አንቀጽ ነው በደንብ ተከታተሉ አንዳንድ ጊዜ የሆነ የሼክ ልጅ ሲጠፋ ሲያጠፋ ሲበላሽ የሆነ የሼህ አባ ወይም የሼህ አጎት ዲኑን ሲያጠፋ ስታይ እንደው እንደው እንደው ለምንድን ነው ለቤቱ ያልሆነ ለራሱ ያልሆነ እያልክ እንዳትወቅስ አንተ ሂዳያ ስላገኘ አንተ ስለሰገድክና ስለጾምክ ዲንህ ስለያዝ በአንተ በብስለትህ በእውቀትህ መርጠህ ያገኘኸው እንዳይመስልህ የስንት ነብያት ልጆች ገደል ይገባሉ የስንት ነብያት አባት አላህን ሳያውቁ ይሄዷሉ አሁንም ቢሆን አሁን ባሉት እንኳን በነብዩ ኡመት እንኳን አለይሂ ሰላቱ ወሰለም የታቸው ልጆች ነን በሚል ከርበላ ላይ ሄዶ ራሱን በሰይፍ ሲቆርጥ የሚውል? ሐጅ ከርበላ ነው እንጂ እያለ ሲፎክር የሚውል ግን ዘሩ ስትቆር ስትጠይቀው ሸሪፍ ነኝ እያለ የነቢ ዘር ነኝ እያለ የሚጃጃል ማዕት ነው ያለው። እዚህ ሰው ብዙ ዘሩ አይታወቅም። የረሱል አለይሂ ሰላቱ ወሰላም አጎታቸው አለመውለዳቸው እንጂ እንደ አባት ሆነው ያሳደጓቸው አጎታቸው ራሱ ብዙ እያወቀ ብዙ ትምህርት እየሰማ ብዙ ነገሮችን ብለውት መጨረሻ አባትና አያቶች በሞቱበት እነቴ ነው የሞተው ብሎ እዛው ድርቅ እንዳለ የሞተ ግልጽ ታሪክ አለ። አንዳንድ ጊዜ ታዲያ እንግዲህ ምንድን ነው ነገሩ? ምኑ የኛ ልፋት ምን ላይ ነው? ሰዎች ሰዎች ሂዳያ ማይሰጡ ከሆነ ሂዳያው በአላህ Wa Ta'ala እጅ ከሆነ ምንድነው እኛ ልፋታችን? ማስተማሩ፣ መማሩ፣ መጣፉ መተርጎሙ እንዴት ነው ነገሩ? እስኪ እንያበሉ ይሄ ቁርአን እንግዲህ ምን እንደሚል ነው إنك يعني المسألة نبي الله عليه الصلاة والسلام إنك يا محمد محمد هو على إنك يا رسولنا أنت ملك تنياتشن هو على لا تهدي من أحببت የወደድከውን የመረጥከውን በጣም የምትወደውን ሰውዬ ሂዳ አንስተ እንደዚህ በብርጭቆ የምታድለው በሲሪንግ የምትወጋው እንዳይመስልህ ሂዳ የሚባለውን ነገር በአንተ እጅ አላደረኩትም ነው የምላቸው ነብዩን አዎ ታዲያ ነብዩ ካልሆነ ከዚያ በታች የጋራጁ ሁሉማ ታዲያ ዝም ብሎ አርፎ መቀመጥ አለበት እንጂ لا تهدي من أحببت ነብዩ ሰለላሁ ዐለይሂ ወሰለም ሂዳያ አይሰጡም አዎ ሂዳያ አይሰጡም ሂዳያ የሚሰጡ ቢሆን የመጀመሪያ ለማን ይሰጣሉ ብላችሁ ታስባላችሁ ታጎታቸው በጣም እኮ ነው ያዘኑት በጣም እኮ ነው ያለቀሱት በዚያ ላይ በመሄዱ በኩፍር ላይ በመሄዱ በጣም የተጨነቁት ነቢ አለይሂ ሰላቱ ወሰላም እንዲያውም ይህ አያት እኮ በዚያ ላይ ተጨንቀው ነው ይባላል በጣም እርል ትክን ሲሉ ሲያያቸው አላህ መሐመድ ላ ተህዲ መን አህበብት እንዴ ሂዳያ ለፈለግከው ሰው የምታከፋፍለው ንብረትህ እኮ አይደለም እና ማን ነው ወላኪን አላህ የህዲ መን ይሻ አላህ ስብሓንሁ ወተዓላ ነው የፈለገውን ሂዳያ የሚሰጠው ታዲያ አብሯቸው ያደገ እና አቡጀህል እና አቡለሀብ እንዲህ ተጃጅለው ሲቀሩ የእሳቸው ማንነት የማያውቅ በርቀት በወሬ ብቻ ለጃሺ ስለ እስልምናን ተቀበለ የማን ስጦታ እንዲሁም እያለቀሰ ነው የተቀበለው አጠገባቸው ጧት ማታ ቁርአን የሚቀራለት ሰው ሳያለቅ ለጃሺ ግን እያለቀሰ ሂዳ የሚባል ነገር ሲደርስ ርቀት አይጋርደው ጋራ አይሸፍነው ቋንቋ ይለየው እንደዚህ ነው አሁን በአለም ላይ ያለው ሙስሊም በአረበኛውን ይሄ ቁርአኑን ቋንቋ ከሚሰማው የበለጠ እኮ ነው አይደል ስለ እስላም የሚያስበው የሚጨነቀው لا تهدي من أحببت ولكن الله يهدي من يشاء ይህ በአንድ በኩል በአንድ ሰው እጅ በሰው በሆነ ሰው እጅ ቢሆን አልቆልን ነበር የሆነ በየአካባቢው እንደ መታወቂያ የሚታደል ቢሆን ኑሮ አጂብ ነው ማንም ለማን አይሰጥም ነበር አንዱ እኮ ነው መቼም ፌስቡክ አያመጣው የለም የሰው መቀኝነት ብሎ ጀነት ይሄን ያህል ስፋቱ በጣም ሰምተናል አለ ግን ለሰው በቃ ጀነት ለራስ ግባና ከዚያ የምትፈልገውን አስገባ የሚባል ምንድነው የሚያደርገው አለ ገንፎ በውስጥ ነው የሚቆልፈው አለ ለምን ሲባል ይጠበኛል ያጣበበኛል መጥቶ እዚህ ነው የሚለው ጀነትን ያህል የማይቼ ዱንያማ አንቺ ጠባብ አይደለችም لكن الله يهدي من يشاء إنك لا تهدي من أحببت ولكن الله يهدي من يشاء هو وهو أعلم بالمهتدين أصلوا لهداية تفتر وسنكو الله مزقبا شون يعقل أنت متنفعه مزقبا ما أن لهداية ما أن لغواية أن تفتر أسلت ما تتاكلونه أنت تتاكل مقوم على لذلك أبو جهل يسلم أبو لهب يسلم عمر يسلم أبو بكر يسلم من يوقف إلا شو نبي عليه الصلاة والسلام عمر كما سلم بسي دعا يا رب نبري بلا من يمين يا رب كهولت عمروش አንዱን አስልምና ቢያንስ አንዱን አስልምና የእስላምን አራት እግር ላይ አቁምልኝ አጠናክርልኝ ይሉት ነበረ ዑመር ብን ኸጣብና አምር ብን ሂሻም ነው አምር ብን ሂሻም ማለት ማን ነው አቡሽ ከአቡ አንዱ ነው ምረጡ አቡ ጀህል ነው አቡ ለሀብ አይደለም ከአቡ ጀህል እና ከዑመር አንዱ እና ዑመር ሰለመ ነቢ ስ ላ ሰለም ዑመር ይስለም አቡ ጀህል ኢስላም የሚያውቁት አልነበረም። አንዱን ቢያንስ አድርግልኝ ብለው ነው ያደረጉ ነበር። ዑመር ሆነ ሰዎች መቼ ይሰልማሉ፣ እነማን ይሰልማሉ አያውቁም። ሰችን ይናገራሉ፣ ፈቀጥ ያስተምራሉ። ወሁወ አዕለሙ ቢልሙህተዲን እሱ ነው የሚያውቀው ቀናዎቹን ቀና መንገድ የሚከተሉትን እሱ ነው የሚነግረው። አንተ ግን አንዳንድ ጊዜ ድንጋይ የሆነ ሰው ጋር ትገናኛለህ እንኳን ሊሰልም ሞራል ክነክቶ قال هذا جمعتنا سبب لك سائر اليوم እያለ አንዳንዱ ደግሞ ምንም ዳዋ ሳታደርግለት ስትበላ ብቻ ቢስሚላህ በማለት ይህን መነሻ አድርጎ ይሰልማል። አዳስ ምርዳስ ምንም ምክንያት አልነበረው አረ ከዚህ የባሰ ዝም ብለው ቁርአን እየቀሩ ሰምቶ ጅኑ ሰለመ። ኢና ሰሚዕና ቁርአንን አጀባ የህዲ ኢለ ሩሽድ ፈአመና ቢሳቸው ሳያውቁ እኮ ነው ሳያውቁ ዝም ብሎ ሲያልፍ ሰማና አይ ጎበዝ አዲስ ነገር ተፈጥሯል በአለም ላይ ሰምተን መጣን ብለው እንዲያውም ሰልመናል ብትሰሙ ይሻላችኋል የተው ወደ ላይ ወደ ታች እያላችሁ የምትዋጅቁትን ጠንቋይ ጋር ያለው ግንኙነታችሁ ይቅርባችሁ ኢና ሰሚዕና ቁርአንን አጀባ የህዲ ኢለ ሩሽድ ፈአመና ቢህ ከዚያ ቀጥለው ምን አሉ ያመነ ሰው ምን ያደርጋል ወለም ዩሽሪክ ቢረብና አሐዳ ነው በአላህ እናጋራ ነቢ እኮ አላወቁም እኛን ቀን እንደመጡ ስለዚህ አልሂዳያ በየድ መን በየድላህ የሚገርመው አሻዕሪዮቹ እንኳን ሂዳያ በአላህ እጅ ነው ዶላልም በአላህ እጅ ነው የሚሉት يدل من شاء ومن شاء هدى ما بيد العبد ضلال وهدى ነው دروس ያስተምሩ ነበር يدل من شاء የፈለገውን ያጠማል ويهدي ويهدي من شاء يفلقون يا مرا يمرا لهم ما بيدي العبد ضلال وهدى ما لم نمسه تنسته موسى من عيسى ابراهيم من محمد عليهم الصلاة والسلام يفلقوا في الهدايه ما تتعلم ابراهيم هدى بجاته مع كفافة لمشير بيونه لما نسطوا لما لبتاته سأستغفر لك ربي إنه كان بي حفيا هذا ما نوح نوح عليه السلام ለማን ይሰጡት ነበር? የመጀመሪያ መታወቂያ ቁጥር አንድ ለልጃቸው ነበር። ኧረ አልፈልግም አለሱ ተዋክ ለሚስታቸው ሚስታቸው መቼም እኔ ወላሂ የፈለገው ሰው ጭሷ ተናጋሪ ቢነግረኝ አላምንም ነበር የኑህ ሚስት በኩፍር ነው የሞተችው ቁርአን ባይነግረኝ የፈለገው ቢነግረኝ አልቀ ሰው ያን ያህል ዓመት ያስተማረ ነቢይ ሚስቱን አኑራ በዚያውም ክፉ ማለት ስለዚህ ይሄ ሂዳያ የሚባል ነገር ነው አንዳንድ ጊዜ መከረኛ መሻይኮች ነሁ ያቀራሉ ተፍሲር ያቀራሉ ሐዲስ ያቀራሉ ምናምን ልጃቸው አሸሸ ገዳሜ ይላል ከዛ በቃ ሰው ወዴት ነው ወደ እሱ ነው የሚወረውረው ደግሞ ሐዲስም አናገራለሁ ካሉ ዝም አትለው ልጁን አናውቅም እንዴ ልጅቱን ልጅቱን የማናውቀው ለማያውቅ ታጠን እሺ አይባልም ያ እሺ በቃ ልጁ ስለተበላሸ ልጁ ስለማይሰግድ ልጁ አህባሽ ስለሆነ ልጁ ሱፊ ስለሆነ ልጁ ዕልማኒ ስለሆነ ማስተማር የለበትም ረሕመቱላሂ አለይህ ሸኻችን እኛ እያለን ልጁ መጥቶ የሆነ ነገር መግዣ ስጡኝ አላቸው ለዳቦ ከዛ ኪሳቸው ላይ የሆነ ነገር ፈልግ ፈልግ አረጉ ዝላላ አጥጡ መሰለኝ ሻጅ ለምንድን ያሉ እኔ የፈጠርኩ መሰለህ እያቀራሁ ነው ወደና አላለም ሰው ወደ አላህ ነው ማማ ማቀራረብ እኮ የሚያስፈልገው ዝም ብለህ እንደው በቃ እህ ለነገሩ ደካማ ጎን ስታይ ነው ደካማ ጎን ሲፈልግ ሰውየው ኧረ እነ ሸገሌ ልጆች እንኳን ዲናቸው ናቸው የእነ ገሌ እና ሀጅ ገሌ ሚስቶች እንኳን እንደዚህ ናቸው የነ ምናምን አንተ ሰው ብቻ ምን አመለካከተ ስለራስ ቀብር አታስብ የሚነግር ሰውዬ ስለ ራስ ቀብር ከሆነ hatta ለራሱ ባይተራበት ችግር ለራሱ የራሱ ጉዳይ አንተ የራስህን ነው እርግጥ ሰርቶ አሰርቶ አሳምሮ እሱ እየሰራ ቢሆን እየመራ ቢሆን አልহামዱሊላህ ካልሆነ ግን አይሆንም እና ምን ይላል ሼህ ليس إليك ذلك إنما عليك البلاغ والله يهدي من يشاء وله الحكمة البالغة والحجة الدامغة ليس عليك هداهم أنت نكوك أن تربو الإسلام ولمسجد سلسوا ما سقباتي أنت على فينا هذا ولكن الله يهدي من يشاء إلى وما أكثر الناس ولو حرصت بمؤمنين من بتقوى بزوسو أمان ولا تجد أكثرهم شاكرين بزوجته ብዙዎቹ አመስጋኝ ሆነ አታገኛቸውም أي هو أعلم بمن يستحق الهداية ممن يستحق الغواية وقد ثبت في الصحيحين أنها نزلت في أبي طالب عم رسول الله صلى الله عليه وسلم ይህን ሰበብ ንዙሉ ቡኻሪና ሙስሊም በዘገቡት ሐዲስ የሚያሳየው እርግጥ ናቸው ራሱ ራሱ ነው ማለትን ባያመለክትም ወደዚህ አዝማሚያ የሚያሳይ ነገር አለው ምንድነው እሱ كان يحوطه وينصره ويقوم في صفه ويحبه حبا شديدا طبعيا لا شرعيا يا رسول عليه الصلاة والسلام أبوتها أبو طالب نبينا عليه الصلاة والسلام بس أم نبر ميولاك كان جيتات واسفلتو نبر ميولاك نبينا عليه الصلاة والسلام اندم يول لجوتشاتشو لجوتشو اندم ميول لتناغروال بزو جيجي في أكثر من مكان በእሳቸው ላይ የነበረው እምነት በልጆቻቸው ላይ በልጆቹ ላይ ከነበረው እምነት የበለጠ እንደነበረ ያውቃል ሁሉም ያውቃል እንግዲህ ብዙ ለመኑት ብዙ አወጡ አወረዱ ይማራል ይመለሳል ብለው ብዙ ሞከሩ አልተሳካም ከዚያ እንግዲህ ሞት መጣ ሰከራተል ሞት ማጣደፍ ጀመረው በዚያን ጊዜ ነብዩ አለይሂ ሰላቱ ወሰላም እንዲያምን ወደ እስላም እንዲገባ ብዙ ጣሩ አልቻሉም የመጨረሻ يا عم قل لي كلمة أحاج لك بها عند الله لا إله إلا الله بل لي بل تشوف الكراكر لها الله زندابه አጠገቡ አቡ ለሃብና እንትን አቡ ጀህልና ወሊድ ነው ምናምን አንድ ሰው ነበረ ብቻ እንደው ፈራ ፈራ ማለት ሲጀምር ድንገት አቡጀህል ጀህል ብን ሂሻምና አብዱላህ ብን አቢ ኡመያ ብን ሙጊራ እነሱ ነበሩ እና ትንሽ መባባት ጀመረ ሆኑ ወደ እሳቸው አባባል ዘንበል ሊል ነው ብለው ይህን ያህል ተቋቁመህ ኑረህ በስተርጅና አቋም ትቀይራለህ አሉት ቁረይሾች ያነውሩኛል ብዬ ነው እንጂ አለ ያልከኝን በመናገር አስደስትህ ነበረ ግን የምሞተው አያቶች በሞቱበት ሃይማኖት ነው አለ حتى كان آخر ما قال هو على ملة عبد المطلب وأبى أن يقول لا إله إلا الله بذي قزينا نقول النبي عليه الصلاة والسلام والله لا أستغفرن لك ما لم أنهى عنك الله عتشلم يمن استغفار نو قال لي مستقر من من يعيكرم الله اندي مر كالله لا مرت لمن الله اللهني قالوا لكن ما كان للنبي على الله ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى ዝምድና ቢኖራቸውም በጣም ቅርብ ዘመዶቻቸው ቢሆኑም ለጣዖት አምላኪ ለሁበልና ለላት ለሚሰግድ ለነበረ ለሱ ማር ብለው መለመን የለባቸውም ወቃሉ ካፊሮች አሉ إن نتبع الهدى معك نتخطف من أرضنا አንተ ጋር እኮ ይዘህልን መጣኸውን ይሄን ቀናውን መንገድ እንከተል ብንል ቀና የምትለውን አንተ ማለቱ ነው ወይም እስላምን ብንከተል እኮ ኑተኸጠፍ ሚን አርዲና ከመሬቶቻችን ከሀገራችን እንነጠቃለን ይወርናል ጠላቱ አንተ ማለት እኮ ራስክን ትተህ በቃ ዓለም ጋር ልትዋጋ የተዘጋጀ ነህ እኛ ምን በወጣን ነው ይህን ሪስክ መውሰድ አንፈልግም ኑተኸጠፍ ሚን አርዲና من على الله أولم نمكن لهم حرما آمنا ለመሆኑ ለነሱ ሰላም ሐረም አላመቻቸንላቸውም ዩጅባ ኢለይህ ዘመራቱ ኩል ሸይ ሪዝቀን ምን ከኛ የተለገሰ ሲሳይ ሆኖ ፍራፍሬ የተባለ በሙሉ ለነሱ የሚነዳላ የሚላክላቸው አርገን አላመቻቸንም ወላኪን አክተረሁም ላ ያዕለሙን ብዙዎቹ ስለማያውቁ ነው እንጂ በፍጹም ይህን ክስተት ይከሰታል ብለው ሊፈሩና ሊሰጉ አይገባቸውም ነበር ይላል ወከም አህለክና ወከም አህለክና ስንትና ስንት አጥፍተናል ሚን ቀርየትን ከመንደሮች ባጢረት መዒሸታሃ ኑሮዋን የጠላች ወይም የኮራች በኑሮዋ የኮራች አይጦኸት ወአሽረት ወከፈረት ኒዕመት ላህ ቢማ ናዕመት መዒሸታሃ ማለት የነበረችበትን ኑሮ የናቀች فتلك مساكنهم لم تسكن من بعدهم إلا قليلا እነዚያ መንደሮቻቸው ናቸው መኖሪያዎች ናቸው ከነሱ በኋላ ጥቂት እንጂ ማንም ያልኖረባት ወኩና ነሕኑ ልዋሪፊን እኛ ብቻ ነበርን ቀሪዎቹ አላላ وما كان ربك مهلك القرى الله سبحانه وتعالى የሆነ መንደርን አያጠፋም መንደር ጠፋ ማለት ኗሪዎቿ ማለት ነው ኗሪዎቿን አያጠፋም حتى يبعث في أمها رسولا በዋናዋ ላይ መልእክተኛ ሳይልክ ዝም ብሎ መንደሮችን ጥፉ አይላቸውም ما كان ربك مهلك القرى حتى يبعث في أمها وهي مكة رسولا يتلو عليهم آياتنا በእነሱ ላይ የሚያነብላቸው አንቀጾቻችንን وما كنا مهلك القرى إلا وأهلها ظالمون የትኛውንም መንደር አጥፊዎች አይደለንም ህዝቦቿ በወንጀል ተዘፍቀው አጥፊ ሆነው ቢሆን እንጂ ይላል አላህ Subhanahu Wa Ta'ala وما كان ربك مهلك القرى ማለት ሌሎቹን ሀገሮች የትኛውንም ሀገር አያጠፋም حتى يبعث في أمها بمكة لا يسكملك درس رسولا ملكتنيا يو لك ያለው ነው لتنذر أم القرى ومن حولها የመን ደሮችን እናቲቱን ዋናዋን መካ ነች መካ የዓለም እምብርት ወይም ዋናዋ ነች በዓለም ላይ ከወደ ምስራቅም እስከ መጨረሻው በምዕራብም እስከ መጨረሻው በደቡብም በሰሜንም እስከ መጨረሻው ያሉ የመካ ቅጥያዎች ናቸው በመካ ዙሪያ ያሉ መንደሮች ነው የሚባሉት ኡም አልቁራ ወመን ሐውለሃ وما كنا مهلك القرى إلا وأهلها ظالمون ወማ ኡቲቱም ሚን ሸይኢን አንድም ነገር አልተሰጠ የተሰጣችሁት አይ ሸይኢን ኡቲቱም የተሰጣችሁት ነገር ሁሉ فمتاع الحياة الدنيا وزينتها የዚች ዓለም የትንሽቱ ዓለም የቅርቢቱ ዓለም መጠቃቀሚያና ውበቶቿ ናቸው ማውቲቱም እዚህ ነፊ አይደለም አለዚ ዩቲቱም ነው የተሰጣችሁት የዚች ዓለም ደስታና የዚች ዓለም መዝናኛ ነው ወማ عند الله خير وابقى አላህ ዘንድ ያለው ደግሞ የበለጠ ነው አላህ ዘንድ የሚሰጣችሁ ቀሪ ነው ቀጣይነት ያለው ነው አብቃ ማለት بمعنى አድወም أفلا تعقلون ታዲያ አእምሮ የላችሁምን የትኛውን ማስቀደም እንዳለባችሁ ከየትኛው አታውቁም ወለል አኺረቱ خير لك من الأولى ለማለት ነው أفمن وعدناه وعدا حسنا فهو لاقيه كمن متعناه متاع الحياة الدنيا ثم هو يوم القيامة من المحضرين أفمن وعدناه وعدا حسنا فهو لاقيه ጥሩ ቀጠሮ ቀጥረ ነው ጥሩ ቃል ገብተንለት ያን ቃል የገባንለትን የሚያገኘው የሆነ ሰው ከመመታናሁ መታዕ አልሐያት ዱንያ የዚችን ዓለም ኑሮና ደስታ እንዳስደሰት ነውና ثم هو يوم القيامة من المحضرين ከዚያ የቂያም ቀን ጀሀነም ላይ ከሚጣዱት ከሚሆነው ሰው ጋራ እኩል ነውን አይሆንም من المحضرين من المعذبين مجاهد بن قتادة نزلت في رسول الله صلى الله عليه وسلم وفي أبي جهل ويم حمزة أن علي وأبي جهل نو أبو جهل أن حمزة كلنا تشوي أبو جهل أن علي كلنا تشوي كلاهما عن مجاهد والظاهر أنها عامة وهذا في قوله تعالى إخبارا عن ذلك المؤمن حين أشرف على صاحبه وهو في الدرجات وذاك في الدركات وقال سبحانه ولقد علمت الجنة إنهم لمحضرون جزاكم الله خير بارك الله فيكم وصلى الله وسلم على خير خلق محمد وآله وصحبه وسلم أجمعين والسلام عليكم ورحمة الله وبركاته هذا بلاغ جاء يهدي للدنا نورا فصار دجى الليالي مؤمنا ملأ الصدور هدى ونور واستوطنا قلب الحياة, قلب الحياة وسرى صدى حتى استقام به السبيل وإذا الإله يجزي عطاه وإذا القلوب له تميل هذا بلاء هذا بلاء